ወያኔ አይምራቸው እስከ መጨረሻ ታገሉ። አለዚያ ደግሞ የማይሆን ሲትዌሽን እንኳን ከተፈጠረ ራሳችሁን ግደሉ እንጂ በወያኔ ከተያዛችሁ እንደዚህ ነው የሚያደርጓችሁ፣ እንደዚህ ነው የሚያደርጓችሁ፣ እንደዚህ ነው የሚያደርጓችሁ። በፕሮፓጋንዳ አስክረው ነው ያመጧችሁ። ጭራሽ እጅ መስጠት የሚባለውን ነገር እንዳታደርጉ። እንግዲህ አላማ የሌለው ፕሮፓጋንዳ ተሞልቶ የመጣ ሰራዊት ከተማረከው እና ከተገደለው ይበልጥ ደግሞ ዝም ብሎ ከመሬት እያፈሰ ስለሚያመጣቸው ያንን ፕሮፓጋንዳ እየደገመ ደግሞ ስለሚያመጣቸው ወያኔ እንደዛ እንዳልሆነ ማሳየት አለበት ማለት ነው። አሳይተህ ነው እነሱን ህይወታቸውም ታተርፍላቸዋለህ፣ አንተም መስዋዕቱ ይቀናል። እነዚህ ሰዎች አላማ ኖሯቸው ቢመጡ ኑሮ ሌላ ነገር ነው። ይሄ ግን የተሰበሰበው ፕሮፓጋንዳ ተሞልቶ እንጂ ምንም አላማ የለውም። አላማ ያላቸው ስልጣናቸውን ለማራዘም ጦርነት የከፈቱ ሰዎች አላማ ያላቸው እነሱን ነው። መጨረሻ ላይ እነሱ ላይ ምህረት የሚደረግ ከሆነ እናያለን። ዋናው እዛ ለመድረስ ነው። እዛ ለመድረስ ደግሞ ሰራዊቱ መበታተን አለበት። እጁ የሚሰጠውን እጁ የሚሰጥ አለበት። መጀመሪያ ላይ የነበረውና አሁን በጣም ልዩነት አለ። ለምሳሌ የዛሬ አራት ቀን ሀያ ሁለት ኦራሎች ናቸው ስንቅ ትጥ ምናምን ይዘው ሲመጡ የነበሩ ዴይነውት exactly የት እንደሚጠብቋቸው ያውቃሉ። ያንን ቦታ በፍርሃት እና በስጋት እዛ ስለነበረ ልክ ካሉበት ወጣ ብለው ምልክት እንትን ሲያደርጉ ሁሉም መኪናቸውን አቆሙ። አቁመው ወረዱ። እነዚህ ምን ትላቸዋል? እንዳትተኩሱብን፣ የምትፈልጉትን ውሰዱት፣ እኛ መሞት አንፈልግም። በሙሉ መኪኖቹ እንትን ሳያደርጉ ይዘውት ሄዱ ማለት ነው። ትጥቅ ነበረ፣ ስንቅ ነበረ፣ ምን ነበረ ይዘውት ሄዱ። ስለዚህ እነዚህ ከመስዋዕትም አትርፈዋል፣ መሳሪያ ማቀበል። ታዲያ እነዚህ ሰዎች ቢበሉ ምንም ችግር የለውም። ሌላው ከዚህ በፊት በቀናት ነበረ ጦርነቱ። አሁን እየቀነሰ እየቀነሰ እየቀነሰ በሰዓታት ሆነዋል የሚደመሰሱት ይሄ እጅ የሚሰጥ ስለሚበዛ አንገቱን ቀብረው አንድ ጥይት ሳይተኩስ ማድረግ ስላለ የዛ ውጤት ነው እና በፕሮፓጋንዳ የመጣ አንተ እንዳልሆንክና እንትን አሳይተህ ነው ጠላትን የምታሸንፈው። በሁሉም ነው ጠላትን ጦርነት ከገጠምክ በመሳሪያ ይዘህ፣ በዲፕሎማሲ፣ በፕሮፓጋንዳ በሁሉም ጠላትን ካላሸነፍከው ይራዘማል። ስለዚህ በዚህ መልኩ ደግሞ ካየ ነው አንድ ነገር ብቻ ይዘን እየተደረገ ያለው በእኛ ላይ እሱም ብቻ ከሆነ መመዘኛችን ትክክል ነህ። ግን እንዴት እንቀንሰዋለን ደግሞ ካየ ነው በሁሉም መልኩ I think እየተደረገ ያለ ትክክል ነው እላለሁ። የሚደረገው ያለው እነዚህ ሰዎች ፕሮፓጋንዳ ብቻ ነው ተሞልተው የመጡ እንጂ አላማ የሚባል ነገር የላቸውም። ይችን መያዝ አለብን። አላማ ያለው ሰው አይገለም። አላማ ያለው ንጹህን አይገለም። እነዚህ እኮ የመጨረሻ ደንቆሮዎች ስለሆኑ ነው እንጂ የትግራይን ህዝብ ለመያዝ ከሆነ የትግራይን ህዝብ ገለ ትግራዋይን አትይዝም። አባብለህ ነው የምትይዘው። እመራሃለሁ የምትለውን ህዝብ እየገደልክ አትመራው። ልትገለው ስትመጣ ተመልሶ ነው የሚገለህ። በሰባት ወር ውስጥ አርባ ዘጠኝ ዙር የሰለጠነ ወጣት አንድ ዙር በአስር ሺህ ወጣት ብታስበው አራት መቶ ዘጠና ሺህ ሰው ሚኒመሙን ነው የቆጠርኩልህ እንጂ ከዛም በላይ ነው ወደ ትሬንን የሚወጡት እና ትላንት ያሰለጠኑት አርባ ዘጠኝ ነው። ይህ ህዝብ ስለገደልከው ነው ወደ በረሃ ወጥተው ጥይት እየመዘዘበ ያለው። እኛም same thing የምናደርግ ከሆነ አላማ የለንም ማለት ነው። አላማችን ግቡ ለመምታት ቶሎ ብለው ሁለት ጥይት ተኩሰው የሚማረኩ ከሆነ መስዋዕትን ትቀንሳለህ ማለት ነው። ዶሮ ይበልጣል መስዋዕት calculate ማድረጉ ይቻላል። ግን በዛኛው አንተ ብቻ ያስብላል። ምርኮኞቹ መጥፋት አለባቸው። አንድ ነገር ግን መጨረሻ ላይ ማወቅ ያለብን ሰው ገላ ጨርሰው እነዚህ ቢሞቱ ቢራቡ ምን ቢሉ አላማቸውን ለማስፈጸም የላኳቸው ሰዎች እንጂ እነዚህ ዩዘን ስራው መንገድ አምጣ አንድ ገለው መቶ ቢሞቱ አዳከሙልኝ ብለው ነው የሚያስቡት። እና አብይ እያዳከመ ነው ብለው ስለሚያስቡ እኛ ደግሞ መስዋዕትን ለመቀነስ ሲተኮስባቸው እጅ እንዲሰው እንትን እንዲያደርጉ እንዲማረኩ የማድረግ ስራ ማሳየት አለብን ብዬ ነው የማስበው። በሁሉም መልኩ ካየነው የተደረገው ነገር ትክክል ነው። ይገሏችኋል፣ እጃችሁን እንዳትሰጡ፣ እስከ መጨረሻ ታገሉ ምናምን ሲሏቸው እኛ ደግሞ አይ ማርከን አንገለም። አብልተን አጠጥተን በስነ ስርዓቱ ወደምትፈልጉት እንልካችኋለን። ይሄ ደግሞ ብለናል። ዶክተር ደብረጽዮን ወጥቶ ተናግሮታል። ይሄን እስከተናገረ ድረስ የተማረከው ስላልተዋጋ ነው። የተማረከው አንገቱን ስለቀረቀረ። የሰዓታት ጦርነት በሺዎች የሚማረኩበት እየሆነ ስለሆነ በዚህ መልኩ ካየነው ደግሞ በሁሉም መልኩ እንየው ለማለት ብዬ ነው። ምሪንዳ የቀጤ ፍሬንድ ምሬ እንዳይለሽም አልሰማም ነበር ወይስ ሰው ስለሌለ ነው ሮም ውስጥ ሰማ ነበር ኦኬ ያ ነው ማለት የምፈልገው ከገደልን አጥበቀው ነው ነክሰው ነው የሚዋጉትና መስዋዕት ነው የምንጨምረው ለማለት ብዬ ነው ስለዚህ በዛ መልኩ እኔ ትስስ ራይት ዌይ ነው ለኔ ¿Qué más?